ለዛሬ የተመረጠው ርዕስ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ኃላፊነትና ሚና የሚል ነው። በማንኛውም ትግል ውስጥ መሪና ተመሪ ራሳቸውን እየቻለ የራሳቸው የሆነ ቦታ አላቸው። በተናጠል በአንድ ላይ ደግሞ የማይነጣጠሉበት የራሱ የሆነ ሂደት አለው። ስለዚህ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ምንድን ነው የሚመስለው? Of course የትግሉ ይዘት፣ የትግሉ ባህሪ፣ የትግሉ አይነት ይህንን ግንኙነት ይወስነዋል። የተለያየ አይነት ባህሪ እንዲይዝ ያደርገዋል። ያም ሆነ ይህ ምን አይነት ግንኙነት አላቸው፣ ምን አይነት ኃላፊነትና ሚና ይኖራቸዋል፣ እያንዳንዳቸው በተናጠል እንዲሁም ደግሞ በጋራ የሚለውን ነገር እናያለን። በመጀመሪያው ክፍል አጠቃላይ የሆኑ ግንዛቤዎችን በዚህ ዙሪያ ያለውን ሁኔታ እናያለን። ጉዞ ረጅም ነው። ጉዞ ረጅም ነው። ረጅም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለሁላችሁም ይሁን። ዛሬ የምንነጋገርበት ርዕስ የመሪና የተመሪ ድርሻ በሚል ሲሆን በበኩሌ ትኩረት የምሰጠው በተመሪዎች የትግል ድርሻ ተመሪዎች ለትግል በሚያበረክቱት አስተዋጽኦ ላይ ነው። ይህንም ምክንያቱም ኋላ አመጣበታለሁ። በአንድ ገብ አንድ የተወሰነ ማህበረሰብ መብቱን በመጠይቅበት ወቅት ሶስት መሰረታዊ ጉዳዮች ሊሟሉለት ይገባል። መሪ መኖር አለበት። ያንን የመሪውን አላማ እና አጀንዳ ሊያራምዱ የተስማሙ ፈቅደው በስሩ የሚደራጁና መሪዎች ያቀዱትን እቅድ ለማስተካከል የሚተባበሯቸው አካላት ተመሪዎች ይኖራሉ። ተመሪዎችን ለማሳመን የሚበቃ ትምህርትና እውቀት በማስጨበጥ ተመሪዎች በጥናት ቆመው ረጅም ጉዞ እንዲጓዙና በጨቋኞች የሚደርስባቸው ማንኛውንም በደል ለመቋቋም ፈቃደኞች እንደሆኑ ብቃት ለመስጠት የ ideology ስራ ላይ ያተኮሩ የፕሮፓጋንዳ ስራ የሚሰሩ አካሎች አሉ። እነኚህ እንደ ንቅናቄው ሁኔታ ይለያያሉ። በኮሚኒስት ዘመን የማርክስ ሌኒስ አይዲዮሎጂ ኮሞት በማድረግና በሰዎች ህሊና ውስጥ በመቅረት ህዝቡ ያንን አዋጭ የሆነ ያስተሳሰብና የጉዞ አቅጣጫ አድርጎ ውስጥ የተደረገበት ታሪክ ዘመን ነበር። ያም ገናናነቱ ሲያበቃ ሌላ ideology ን በምዕራቡ ዓለም የሊበራል ዲሞክራሲ በተመለከተ ሁሉም ነጻ ፓርቲዎች የራሳቸውን አቋም አጀንዳቸውን አቅርበው ሐሳባቸውን በመሸጥ በሐሳባቸው ዙሪያ ደጋፊዎችን አግኝቶ ለምርጫ የሚቀርቡበት እና የሚወዳደሩበት አለ። ሌላው ሃይማኖትን በተመለከተ እጅግ ረቀቅ ያለ የሰውን ስሜት ሊነካ የሚችልና የእምነትን መብት ዙሪያ የሚደረጉ ሃይማኖታዊ ቅስቀሳዎችና ያስተምሩ ስልቶች አሉ። በርካታ ስላሉ ወደ በቅስቀሳ ዛሬ የማተኩረው በደጋፊዎች ላይ ነው። በአመዛኙ ትኩረት የሚደረጉ መጽሐፎች እና በተለያዩ ሊትሬቸሮች በትግልን በተመለከተ በተለያዩ ጽሁፎች ውስጥ ትኩረት ተሰጥቷቸው የምነገርላቸው መሪዎች ናቸው እና ዛሬ ትኩረቴን ማድረግ የምፈልገው ሚዛናዊ ነው ብሎ ለመሪዎች መፍለቅ ምንጭ ሆኖ መሪዎች ትምህርት የሚቀስሙበት እውቀት የሚያዳብሩበት የመብራትን ልምድና ጥበብ የሚማሩበት ተመሪ ስለሆነ የዛን አካል ብቁ መሆን ለትግል ያለውን ትግልን ከጫፍ ለማድረስና አንድን ህዝብ የሚያሻውን የምጠይቀውን መብት ምላሽ እንዲያገኝ ለማድረግ ምን ያህል ሮል ለመጫወት ለመዳሰስ እሞክራለሁ። እንዲያው ይህንን ሳስብ አንዲት ግጥም ነገር አስቤ ነበርና ትንሽ ድሮ አራተኛ ክፍል ሳለው ስለ ግጥም የተወራው ነገር ትዝ ብሎኝ ለምን እኔ ሳልሞክርም የሚል ነገር ተነሳ መጥቶብኝ በዛ ላይ ተመስርቼ አንዲት ነገር ጣል እንዳለ አድርጌያለሁ። ያቆሎ ወፈር ያባለ አራተኛ ሲበነበርኩ ጊዜ ያጋጠመ ምንድነው ሰዎች አንድን ነገር ግጥም ይሆናል ብሎ ከተመኙ እንደ ግጥም የምቆጠብ ቤት የማይመታ የስነ ጽሁፍ ሁኔታ ነበር ከማስታወሳቸው ምሳሌዎች ዛማዶ ጫካ ዛፊ እና ጎቴ ናቸው ሀረግ ይመዛሉ የሚሉ ላብ ዘንቦ ዘንቦ ደጁ ወሰበሰ ከዛ ላይ አንስቶ ግድግዳ ላይ ልጥፍ የሚለውን አውሮፕላን ሲሄድ ሰማይ ለሰማይ ከወደቀ ግን እኔ የለሁበትም በርካታ ነበሩ። እንግዲህ እነዚህ ሰዎች ይህንን ግጥም ነው ካሉ እኔም ባለችኝ አቅም አንዳንድ ነገር ብሞክር አይከፋም ብምን አድሮብኝ ወገኖቼን ባሰማቸው ልጠቀም ትችላለህ ይቻልኩትን እስቲ ላካፍላችሁ። ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ አስቸጋሪ መንገድ ትግስት ሚያስራታ በጥናት ለመንጎድ አልጋ በአልጋ ይደር የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። መሪና ተመሪ መሪ ከተመሪ መብቀሉ ተስቶ ተመሪ ማሰቡን ለመሪዎች ትቶ ብቃት ከመገንባት ራሱን አዘናግቶ መሪ ከመተካት ኃላፊነት ሸሽተው። ውሳኔው ከሆነ በደጋፊነት መቅረጽ ተመቻችቶ ለማየት አይበቃም ትግሉ ፍሬ አፍርቶ ማየት ልቡ ያሻ ፍልሚያው ፍሬ አፍርቶ በመሪዎች መኖር ሳይቀር ተዘናግቶ ገና ከጅምሩ ይጥራል ይግራል ይደር ማለት ትቶ ፍልሚያውን ከስር ደጃፍ ለማየት ልምድና እውቀትን ተግቶ ለማካበት በጽናት ይቆማል ወቅቱ እስኪደርስለት ከግቡ ለመድረስ ቆርጦ ይሰለፋል። የፍልሚያን ጎዳና የስልጠና መድረክ አድርጎ ይጠቀማል። በዚህ ትጉ ስራው ራሱን ለመድነት ዝግጁ ያደርጋል። ለዘላቂ ሰላም ለምጠብቀውም ድል ዋስትና ይሰጣል። በጽናት በትዕግስት ለመብት የምፋለም ከግቡ ለመድረስ በአንድነት የምቆም መብቱን ከማስከበር ሊያግደው የሚችል አንዳችም ኃይል የለም። ደግሞ የለም ያሻውን ብታጠቅ የመብት ጠያቂ የትግሉን ዓላማ ሲያውቅ ጠንቅቆ ለፈታኝ ተጋድሎ ሲነሳ ሰንዝቆ ረዥም ጉዞ ጓዛል ሞራሉን ጠብቆ በመሆኑም ወገን በጽናት በትዕግስት ለመብት የምፋለም ከግቡ ለመድረስ ማንነት የምቆም መብቶ ከማስከበር ሊያግደው የሚችል አንዳችም ኃይል የለም። ደግሞ መታገል ነው። ረጅም ነው። ጉዞ ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። እንግዲህ ያለውን ያጥሙን የወረወረ ፈሪያ ይባላል ለዚያ ያገሬ ዘአመዱ ጫካ ዛፍ ይወዛወዛል እና ሀረግ መግዛሉ የምለውን አይነትም ባይሆንም ግጥም ይመስላል እና ላካፍላችሁ ቁም ነገር ይዟል። ከቁም ነገሮቹ ዋነኛው ለማስተላለፍ የተፈለገው መልእክት ለመሪ ማሰብን ኃላፊነት የሚሰጥ የማህበረሰብ ክፍል ብዙ ማይባሉ ይህም የሚሆንበት ዋነኛው ምክንያት መሪዎች በማህበረሰብ ከማህበረሰቡ የሚያገኙት ምላሽ ግምገማ የትግስት ስልታቸውን ሻፕ እያደረጉ ካልሄዱ በስተቀር ልምዳቸውን እውቀታቸውን እያዳበሩ የሚያጋጥማቸውን ፈተና ለመወጣት ብቃትን እያጎለበቱ ካልሄዱ ትግሉ እየቀጨጨ የሚጠፋ ይሆናል። በሁለተኛ ደረጃ መሪዎች ከህዝብ ዘንድ ምላሽ የማያገኙ ከሆነ ብቻቸውን ወሳኝ አድርጎ ራሳቸውን በመውሰድ በዘፈቀደ የሚጓዙ የህዝብን የልብ ትርታ የማያዳምጡ የታሰበው ድል ከተገኘ በኋላ የሚባለው ድሉ የነሱ እንጂ የህብረተሰቡ የማይሆንበት ከድጡ ወደ ማጡ ወይም ከአንድ በዳይ ከአንድ ጭቋኝ ወደ ሌላ አዲስ ጭቋኝ መሸጋገሪያ እንጂ ለህዝብ የጨለማ ጉዞ እንጂ ለመሪዎች ተብሎ ለምጠሩት ድል እንጂ ለህዝብ ያልሆነ ድል እንዲመጣ አድርጋል። በሶስተኛ ደረጃ ሊጠቀስ የሚገባው የህዝብ ተሳትፎ መኖር በግምገማው ሀሳብ በመስጠት መረጃዎችን በማቀበል ህዝብ በውሳኔ አሰጣጥ ላይ ተሳትፎን የሚያደርግ ከሆነ ለውድቀትም ሆነ ለድል የጋራ ተቋዳሽ ይሆናል። መሪዎቹን በየደረጃው ይፈትሻል፣ አካሄዳቸውን ይገመግማል። ህብረተሰቡ ንቁ ተሳትፎን ይለማመዳል፣ ይማራል። መብቱን ለማስከበር የቆመ በቀላሉ የማይበገር ሌላ አሻፈርኝ የምልም ብመጣ አሽቀጥሮ ይጥል ይሆናል። ይህ የ dialogue ባህልን የሚዳብሩበት መሪዎች አገልጋዮች እንጂ በህዝብ ተገልጋዮች ያለመሆናቸውን እንዲረዱ የሚደረግበት የዲሞክራሲ ባህል የሚያድግበት ለዲሞክራሲ institution ኖች መፈጠር ቀደም ሲል የባህሉ ማደግ የህዝቦች የራሳቸውን እዳ እጣ በእጃቸው መቀበልና የራሳቸውን ህይወት አመራር ለወደፊት የሚወስኑት እነሱ ራሳቸው መሆናቸውን አውቆ ኃላፊነትን መረከባቸው መሪ እንዲጠነቀቅ ያደርጋል ባሻው ህዝብን የማይነዳ መሆኑን ገንዘባል ይህ ለዲሞክራሲ ለህግ በላይነት መከበር ለሰዎች ፍትሃዊ በሆነ መንገድ በአንድ ተከባብሮና ተሳትፎ ለመኖር መሰረት ስለምትል እጅግ አስፈላጊ ጉዳይ ነው ተሳትፎ ማለት ነው በሌላ መልኩ የዚህ አይነት የህብረተሰብ ተሳትፎ ያለውን የስነ ልቦና ጫና ያቀልላቸዋል ለመሪዎች ምክንያቱም የህዝቡ መሳተፍ ከህዝቡ የመጣን መረጃ ተጠቅመው ከህዝቡ የመጣን ሐሳብ በከፊል ተጠቅመው ውሳኔያቸው ውሳኔያቸው ላይ ስለሚደርሱ ውድቀት እንኳን መጣ ስተቶች እንኳን ወጡ በጣም አስከፊ የሆኑ መስዋዕትነቶች እንኳን በከፈሉ ህዝቡ ለሚፈጠረው ስህተት የጋራ ተቋዳሽ ስለመሆን የስነ ልቦና ጫናቸው ያቀላቸዋል ለዚህም ይህም action እንዲወስዱ እርምጃዎችን ከመውሰድ የማይመለሱ አስፈላጊ በሆነ ቦታ ለበድፍረት ህዝባቸውን የሚመሩ ቁጠኛ መሪዎች እንደሆኑ ያደርጋቸዋል እንግዲህ በሁለቱ ሴ በሁለቱ አቅጣጫ ይመጋገባል ማለት ነው አድካሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት እሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ረጅም ነው፣ ጉዞው ረጅም ነው።